የኮሮና ቫይረስ ኮቪድ-19 ወረርሽኝን ለመከላከል ለአይነ ስውራን፣ ሌሎች አካል ጉዳተኞችና በአጠቃላይ ለሁሉም ህብረተሰብ የተላለፉ የጥንቃቄ መልእክቶች። በአሁኑ ወቅት በዓለም አቀፍ ደረጃ በከፍተኛ ፍጥነት እየተዛመተ የሚገኘው የኮሮና ቫይረስ ወረርሽኝ ቀለም፣ ማንነት፣ ቋንቋ፣ ዕድሜና የአካል ጉዳት ሁኔታ ሳይለይ ሁሉንም የህብረተሰብ ክፍል ለህመምና ለሞት እየዳረገ ይገኛል። ይሁን እንጂ የኮሮና ቫይረስ ወረርሽኝን የሚከተሉትን የጥንቃቄ መልእክቶች በመተግበር መከላከል ይቻላል። ኮሮና ኮሮና ኮሮና ኮሮና ተዘጋጅቶልሻል እጃችንን በሳሙናና በውሃ ቶሎ ቶሎ በአግባቡ በመታጠብ እንዲሁም አልኮል ባለው የጀርም ማጽጃ ወይም ሳኒታይዘር በማጽዳት አይናችንን፣ አፍንጫችንንና አፋችንን በእጃችን ከመንካት በመቆጠብ ለሰላምታ መጨባበጥ፣ መሳሳምና መተቃቀፍን በማስወገድ ከሰዎች ጋር ያለንን አካላዊ ርቀት ቢያንስ ሁለት የአዋቂ እርምጃ ወይም አንድ ሜትር በማድረግና ማኅበራዊ መስተጋብርን በመቀነስ ሲያስለንና ሲያስነጥሰን አፍና አፍንጫችንን በሶፍት ወይም ክንዳችንን አጥፈን በመሸፈን የተጠቀምንበትን ሶፍት በአግባቡ ከንክኪ አርቆ በማስወገድ ሰዎች በሚበዙባቸው ቦታዎች ባለመገኘት ትራንስፖርት በምንጠቀምበት ወቅትም ከሚመከረው ብዛት በላይ ባለመሆንና መስኮቶችን በመክፈት እንዲሁም ከቦታ ቦታ መንቀሳቀስ ሲኖርብን በባለሙያ የሚመከር የፊት መሸፈኛ ወይም ጭንብል በማድረግ የኮሮና ቫይረስ ስርጭትን መከላከል ይቻላል። መተሳሰብ ቢኖር መረዳዳት ቢኖር ሁሉም ቢተባበር ሰው ለሰው ቢፋቀር ሁሉም ቢተባበር የት ደረስ ነበር ቢጥር ቢጥር የት ደረስ ነበር። በዚህ አጋጣሚ አይነ ስውራንን በጤና ባለሙያዎች በሚመከረው ርቀት ሆነን የሚፈልጉትን ድጋፍ በመጠየቅና በመስጠት ለኮሮና ቫይረስ ተጋላጭነታቸውን እንቀንስ። እነዚህን የጥንቃቄ መልእክቶች በየዕለቱ ተግባራዊ በማድረግ ራስዎን፣ ቤተሰብዎንና ማኅበረሰቡን ከአስከፊው የኮሮና ቫይረስ ሕመም ብሎም እሱ ከሚያስከትለው የሞት አደጋ ይታደጉ። በተጨማሪም ትኩሳት፣ ሳል እና የመተንፈስ ችግር ሲያጋጥምዎ በአቅራቢያው የሚገኝ የጤና ተቋም በመሄድ ወይም በነጻ የስልክ ቁጥር 8335 እና 952 ላይ በመደወል የሕክምና ምክርና ሌሎች አገልግሎቶችን ማግኘት ይቻላል። ይሄንን የጥንቃቄ መልእክት ያስተላለፉላችሁ Together እና Data for Change የተባሉ የበጎ አድራጎት ድርጅቶች ናቸው። የጥንቃቄ መልእክቶቹን በድምፅ ለማግኘትና ለአይነ ስውራን ለማካፈል ባነሩ ላይ የሚገኘው የዌብሳይት ማስፈንጠሪያ ይጎብኙ። ኮሮናን በጋራ እንከላከል። ሲኖር ሁሉም ቢተባበር ሰው ለሰው ቢፋቀር ሁሉም ቢተባበር የት ይደረስ ነበር ቢጥር ቢጥር የት ይደረስ ነበር ሁሉም ቢፈቃቀር በመልካም መንፈሱ ክፋት፣ ምቀኝነት የትም በደረሱ መጠፋፋት ቢቀር በተንኮል በሃሜ ሁሉም ቢደጋገፍ እውነተኛ ስሜት ሰው በሰው ባይገባ ባያጋጨው ሁሉም ቀና ቢያስብ ሁሉም ቢተባበር ማን ኧረ ማን ይደርስ ነበር